بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه أجمعين በመጀመሪያ ደረጃ የኪታቡን ስም እናነሳለን። ከሽፉ ሹብሃት የሚል ስም ነው ያለው። ሹብሃዎችን መግለጥ ማለት ነው። በአማርኛ ሲተረጎም ከሽፍ ማለት መግለጥ ነው። አሽቡሃት የሚለው ውዥንብሮች ማለት ነው። እንግዲህ ይህን ኪታብ የጻፉት الشيخ الإمام المجدد شيخ الإسلام محمد بن عبد الوهاب بن سليمان بن علي بن مشرف التميمي النجدي እሳቸው ናቸው። የኢና ላይ ነው የተወለዱት ብሎ ማለት የዛሬዋ ሪያድ የምትባለዋ ከተማ በስተ ሰሜን በኩል ራሱ የሪያድ ከተማ ዛሬ ሰፍቶ ወያይና የሚባለውን ቀርያ እሱን ይዟል። እዛ እኔ የተወለዱት ውስራቸውም ቤተሰባቸውም የነበረው እዛው ነው። አባታቸው ሀገሩ ላይ ቃዲ ነበረ፣ የዕልም ሰው ነበር። አያታቸውም እንደዚሁ ሙፍቲ ነበሩ። እንደውም እዛ አካባቢ ለነበሩ ዑለማዎች በአጠቃላይ መርጃዕ ነበረ። ትልቅ ሰዎች በዕልም ጉዳይ ተመልሰው መሸይኾች የተባሉ በአጠቃላይ የሚያማክሩት አይነት ሰው ነበረ። አጎቶቻቸው በአጠቃላይ ዑለማዎች ናቸው። በዚህ አይነት ከዕልም ቤት ውስጥ ነው የወጡት። ከልጅነታቸው ገና አስር ዓመት ሳይደርሱ ቁርአን ሐፈዘዋል። ቁርአን ያሐፈዙት በአባታቸው እጅ ነበረ። ከዛ ዕልም መቅራት ጀምረዋል። የተፍሲር ኪታቦችን፣ የሐዲስ ኪታቦችን በልጅነታቸው ቀርተዋል። የተለያዩ ቦታዎችም ሄደው ዕልምን ቀስመዋል። ከተለያዩ ዑለማዎች ተገናኝተዋል። መካ አካባቢ ካሉ ዑለማዎችም ብቻ ሳይሆን እዛው መዲና መካ አካባቢ ካሉ ሳዑድያ ውስጥ ዛሬ ሳዑዲ የምንላት ሀገር ላይ ካሉ ብቻም ሳይሆን ወጣ ብለው እስከ ዕራቅ ድረስ ሄደው በዛ ጊዜ በነበረው መሸቃጋ ችለው ማለት ነው በስራ የምትባል የኢራቅ ሀገር ላይ ዕልም ተምረዋል። እዛ ሀገር ላይ አሉ ከሚባሉ ዑለማዎች እንግዲህ ይህንን ዕልም ቀስመዋል። በዚህ ሂደታቸው ውስጥ ብዙ የሆኑ ታዲያ ከአላህ ውጪ የሚመለኩ የሆኑ የሽርክ ቦታዎችን ሰዎች የሚያምኗቸውን ሁራፋቶችን መጥፎ መጥፎ ዘልማዶችን እነዚህን አስተውለዋል። ይህንንም በማየታቸው ወደ ሀገራቸውም በሳዑዲያ ውስጥ ተመልሰውም በመጡ ጊዜ የዚሁ አይነት ሽርክ ስለነበረ ሁራፋቶች ስለነበሩ እነዚህን ነገሮች ማስተማር ስላለባቸው አስተምረዋል፣ ገልጠዋል። የእነዚህ ነገሮች ጉዳት፣ ችግር ሸሪዓው ስለ እነዚህ ነገሮች ምን እንደሚል ይህንን እንግዲህ አስተምረዋል። በጊዜው የነበሩ ዑለማዎች ከእሳቸው ጎን የቆሙ ብዙ ናቸው። ግን ሰው እንግዲህ ሁሉ አወቀና ሁሉ ጀግና አይሆንም። ሁሉ ባለ ማዕረግ ስለሆነ ሁሉ ጀግና ይሆናል ማለት አይደለም። የሚጋፈጥ አለ። ተጋፋጭ ሆነው ለተውሂዱ ራሳቸውን አሳልፈው ሰጥተው ብዙ መከራ፣ ብዙ ችግር ተቋቁመው አሳልፈዋል። እስከ ዛሬ ድረስ ያሉ ሙሽሪኮች እርሳቸውን ነክሰው ወሃብያ እያሉ የሚሳደቡበት ትልቁ ሚስጥር ሼክ መሐመድ ብን አብዱልዋሃብ ረሂመሁላህ በጊዜው ያፈረሱት የሚያመልኩት ቀብር ስለነበረ ያ ቀብር ለምን ፈረሰብኝ ካልሆነ በስተቀር ምንም የጎዷቸው ነገር የለም። የዑመር ብን ኸጣብ ወንድም የነበረው ዘይድ ብን ልኸጣብ የሚባለው ሰሓቢ የእሱ ቀብር ልክ እንደ ትልቅ ነገር ላዩ ላይ ሰርተው በሼክ መሐመድ ብን አብዱልዋሃብ ዘመን ማለት ነው የዛሬ ሶስት ዓመት የዛሬ ሶስት መቶ ዓመት በፊት ማለት ነው እሳቸው እንቅስቃሴ የዳዕዋው እንቅስቃሴ በዚህ ዘመን ነው ቅርብ ጊዜ ነው እናም ይህን አስወግደዋል ይሄ ከአላህ ውጪ የትኛውም ቀብር የትኛውም ነገር መመለክ የለበትም ብለው አፈርሰዋል። ይህም ብቻ ሳይሆን የተለያየ የሆነ ቦታዎችን እንደዚህ ከአላህ ውጭ የሚመለኩትን አፍርሰው አስተካክለዋል። ልክ የትኛውም የሙስሊም ቀብር መምሰል ያለበትን አምሳያ አስይዘዋል። የሙስሊሙን አንድነት ጠብቀዋል። በጊዜው በጣም የጭፍን የመዝሀብ ተከታይነት ተከስቶ شافعية كحنبلية وجربال سقدم حنبلية كمالكية وجربال سقدم كشافعية وجربال سقدم إجالة إرس راس بمنة تاركوبة جزي كلاتهم مرجعتوا لهون مقبوا سيتجمر مذهب سايهون قرآننا نوم مذهب تمرتي بيتنا ويستمر هل كذا وتشقن قرآننا حديثنا مرجعت اللي هون مقبوا بلاو ይህንን በመዝሀብ እርስ በራስ መጋጨትና ኺላፍ መፍጠርን በጥብቅ አውግዘው ሙስሊሞች በአንድ ኢማም ላይ ተሰብስበው በመስጂድ አልሐራም እንዲሰግዱ ትልቅ ጥረት አድርገዋል፣ ተሳክቶላቸዋል። ሸይኹ ዑለማ የተባለ ጠላት አላጣምና ከዑለማዎች ስለሆኑ ጠላት አላጡ። በህይወት ዘመናቸውም ከሞቱም በኋላ ስለዚህም በሼክ መሐመድ ብን አብዱልዋሃብ ዙሪያ የሚወሩ ውሸቶች፣ ቀጠፋዎች ብዙ ስለሆኑ እነዚህን ውሸቶች እስቲ ማስረጃህን ብሎ መጋፈጥ ግድ ነው። ሼክ መሐመድ አብዱልዋሃብ ሰዎች ሰደቡት አልሰደቡት በመሰረቱ እኛ አያገባን። ከአላህ ዘንድ ነው የሚገናኙት እነዚህ ሰዎች አያገባንም ግን እንደ አንድ ዓሊም መሰደብ ስለሌለበት መስደብ የለባቸውም ብለን እንመክራለን። መስደብ የለባቸውም ብለን እንመክራቸዋለን። አይ አለብኝ ብሎ የሚቀጥል ካለ ይሳደብ፣ የሼኹን አጅር ይጨምራል፣ ራሱን ደግሞ ያነቅዛል እንጂ ምንም የሚያመጣው ነገር የለም። ይሳደበው ሰው <clears throat> ግን ብዙ ጊዜ እንዳየነው ዑለማዎች እሳቸውን ያከብራሉ፣ ይወዳሉ ጽሁፎቻቸውን ያነባሉ፣ ያስተምራሉ። በሽርክ ወጥመድ ውስጥ የወደቁ ሙሽሪኮች የቀብር ማምለክ ሱስ፣ ጸባይ የእሱ ጂኒ የመታቸው እንዲህ ያሉ ሰዎች ናቸው ሼኹን የሚጠሉት። በተለያዩ በሆኑ አጋጣሚዎች ላይ እንደተስተዋለው በኢትዮጵያ ውስጥም የአህባሽ አስተምህሮ እንደ መንግስት ገፍቶ በመጣበት ጊዜ ላይ የሼኹ ኪታቦች ይቃጠሉ ብለው እንደጨፈሩ እንዳጨበጨቡ ያው ሁሉ የሚያውቀው ነው። ስለዚህም የሼኹ ኪታቦች እንደሆኑ በውስጣቸው የያዙት ዕልምን ነው። قرآنا حديثا نعتاكر للا يني بلو ياورو تاندم نگر يلاچو بلو بياورو دمو يمي قبلاتشو أهل السنة يلا أهل السنة يمي هلوت كقرآن ناك حديث جربان ونجي كأند قلة سب جربان ولا شيخ محمد عبد الوهاب ولا شيخ الإسلام ابن تيمية ولا أحمد بن حنبل ولا محمد بن إدريس الشافعي ወላ ሙሐመድ ብኑ እስማዒል አልቡኻሪ ማንኛቸውም የአህሉ ሱና ቅዱስ ወይም ብፁዕ አስከታይ አይደሉም። እነዚህ እነዚህ መሻይኾች ናቸው፣ መከበር አለባቸው። ደረጃቸው ሊታወቅ ይገባል፣ ሊወደዱ ይገባል፣ ሊከተሏቸው ይገባል ሰዎች ነገር ግን የምንከተላቸው የሚያስተምሩን ሐቅ ስለሆነ ሐቁን አክብረን ሐቅን መከተላችን መሆኑን ነው የምናውቀው ማለት ነው። ይህንን በደንብ አድርጎ እያንዳንዱ ሰው ማወቅ መቻል አለበት። ምናልባት እሱ የሚያመልከው አብዱልቃድር ጂላኒ የሚባል ሸኽ ስለሆነ ያ ጂላኒ የሚባለውን ሼክ አታምልክ ተብሎ ሲባል ስድብ መስሎ ከታየው ዒሳንም አታምልኩ ብሎ አላህ ተናግሯልና ይህም ስድብ ሊሆን ነው። ከጂላኒ የበለጠ ዒሳ ዓለይሂ ሰላቱ ወሰላም ከአላህ ዘንድ ቅርበት እንዳላቸው ማንኛውም አእምሮ ንጹህ የሆነ ሰው በአጠቃላይ የሚመሰክረው ነው። ስለዚህ እከሌን ቀብር አታምልክ ማለት ስድብ አይደለም፣ ዋሃብይነት አይደለም። ይሄ ቁርአንን መከተል ነው፣ ሐዲስን መከተል ነው፣ ትክክለኛ እስልምና ነው። ግን ችግሩ ሁል ጊዜ የባጢል ሰዎች የሐቅ ሰዎችን የሚጋፈጡት በትክክለኛ ፊታቸው ሳይሆን በሁለተኛ ፊታቸው ነው። እሱም የሐቅ ሰዎችን የማጠልሸትና እነሱ ደግሞ ሐቂቃቸውን ለቀው ወደ ጎን ልክ የሐቅ ሰዎች መስለው እውነታው የባጥል ሰዎች ሆነው ሳሉ የሐቅ ሰዎች መስለው የሐቅ ሰዎችን ደግሞ የባጥል ገጽታ አልብሰው በዚህ አይነት ነው የሚሄዱትና ይህን በደንብ አድርጎ ማወቅ መጠንቀቅ መሸይኾችን የሚሰድብ ሰው ካለ ሼክ መሐመድ አብዱልዋሃብን ሊሆን ይችላል ሼኹል ኢስላም ኢብኑ ተይሚያን ሊሆን ይችላል ማንንም ቢሆን የትኛውንም ዓሊም ለዲን የለፋን የተጋን የሚሰድብ ሰው ካለ አፉን ማስያዝ ግዴታ ነው። ይህንን የምናደርገው ለነሱ እነሱ አድርጉ ብለው ሳይሆን እኛ ለዲን እስላም ስንል ነው። ታው አርፈ ተቀመጥ የምንለው ማለት ነው። እዛ ውጪ እንግዲህ ተመክሮም የማይመለስ ሰው ይኖራል። ይሄ ደግሞ ግልጽ ነው። ተመክረው የማይመለሱ ሰዎች ቁርአን ላይ ሙናፊቆቹ እንዳሉ አላህ ቁርአን ላይ ያነሳል። ወኢዛ ቂለ ለሁ ተቂላህ አኸዘትሁ ልዕዘቱ ቢልኢትም አላህን ፍራ ተው ተቆጠብ በተባለ ቁጥር ጭራሽ በወንጀል ላይ እልህ ነው የሚይዛቸው በማለት ቁርአን ላይ ይናገራልና እንዲህ ያሉ ሰዎች እንደማይጠፉ እርግጥ ነው። ታዲያ እሳቸው ካበረከቷቸው ብዙ መጣጥፎች መካከል ረሳኢሎች አጫጭር የሚባሉ እንደ ደብዳቤ ሊሄዱ የሚችሉ አጫጭር ኪታቦች መካከል አንዱ ከሽፉ ሹብሃት የሚባለው ይህ ኪታባቸው ይህ ኪታባቸው በመጠኑ በጣም አጭር የሆነ ነገር ግን በውስጡ የያዘው መልእክት በጣም ከባድ የሆነ ነው። ዑለማዎቹ እሳቸው ካለፉበት ጊዜ ጀምሮ ትላልቅ የሚባሉ ሙፍቲዎች፣ ትላልቅ የሚባሉ ዑለማዎች ሲያቀሩት ሲያስተምሩት የነበረ ኪታብ ነው። ከነዛ ውስጥ አንዱ አሸክ መሐመድ ብን ኢብራሂም አሊ ሼክ። እነዚህ ማለት የሳዑዲ ከሼክ እብን ባዝ በፊት አጠቃላይ ሙፍቲ የነበሩት ታላቁ ሼክ ናቸው። አሸክ መሐመድ ብን ኢብራሂም አሉ ሼክ። እነዚህን የመሳሰሉ በጣም ትላልቅ የሆኑ ዑለማዎች ሲያስተምሩት የነበረ መጽሐፍ ነውና ይህ መጽሐፍ እያንዳንዱ ሙስሊም ሊጠቀምበት የሚገባ ነው። እንደ መጽሐፉ መግቢያ እንደተነገረው ከሽፉ ሹብሃት ነው። ከሽፉ ሹብሃት ሹብሃዎችን ማንሳት ነው። እንግዲህ የሰው ልጅ የሚፈተነው በሁለት ነገር ነው። ከዚህ በፊት ተደጋግሞ እንደተገለጸልን ከፊሉ የገንዘብ የስልጣን የተቃራኒ ጾታ የዚህ አይነት ፈተና ነው ለሱ ትልቁ ፈተና። እነዚህ ሸሃዋት የምንላቸው ስሜት የምንላቸው ማለት ለሆዱ እና ለብልቱ ያደረ ማለት ነው በጥቅሉ ስልጣንም ቢሆን ከዚህ የዘለለ ነገር የለው። ወይ ለሆድ ነው የሚፈለገው ወይ ለምናምን ነው። ይሄ ፈተና ቀላል ፈተና አይደለም። ገንዘብ ቀላል አይፈትንም። ጥሩ ሰዎችን ገልብጦ መጥፎ የሚያደርግ ነው። ከባድ ኃይል ነው ገንዘብ። ልክ እንደዚሁ ስልጣን መፈለግም እንደዚሁ ለስልጣን ብለው ወንድሞቻቸውን የሚያስገድሉ ወንድሞቻቸው ላይ ውሸት የሚፈርዱ የሌሉበትን ያልሰሙትን አይቻለሁ ብለው አብያ የሚመሰክሩ በጣም እጅግ ናቸው። ስለዚህ ይህም ፈተና ከባድ ነው። ስልጣን ለማግኘት ከአንድ ማህፀን የወጣውን ወንድሙን አስገድሎ ወደ ስልጣን ማማ እዛች እንግዲህ የሞቀች ወንበር ላይ እቀመጣለሁ ብሎ የሚያስብ ብዙ ነው። አልሙሂም ፈተና የሚባለው ነገር በሁለት ይከፈላል። ስሜት ሰው የሚጓጓለት ነገር ይኸው ገንዘቡ ምኑ ይሄ ፈተና ነው። ፈተና ነው። ይህንን ፈተና አንድ ሰው ማለፍ መቻል አለበት። የገንዘብን ፈተና በተቻለ መጠን አላህን ስብሓነሁ ወተዓላ በመፍራት ባልሆነ አቅጣጫ ላለማግበስበስ፣ ባልሆነ አቅጣጫ ደግሞ ገንዘብን አለማውጣት ሁሉም ፈተና ነው እና ጥንቃቄ ማድረግ ያስፈልጋል። እኔ ያገኘሁት በአጠቃላይ የኔ ነው ወይም እጄ መድረስ የቻለው በአጠቃላይ ልዝገነው የሚባል ነገር የለም በሸርዑ ማለት ጥንቃቄ ይፈልጋል። ስልጣንም እንደዚሁ ሆኖ የስልጣን ናፍቆትና የገንዘብ ማጋበስ ናፍቆት ከአንድ ሰው ቀልብ ውስጥ ከተሰባሰበ ደግሞ በጣም አደገኛ ሁለቱንም ከሰበሰበ ስልጣንም እንደምንም ብዬ ላግኝ ውሸቱንም እየዘባረቅኩኝ ገንዘብ ላግኝ ማንንም እንዴትም አድርጌ በሚል በዚህ አይነት ከገባበት ከፍተኛ አደጋ ውስጥ ነው የገባው። ነቢ ሐመድ ዓለይሂ ሰላቱ ወሰላም ሁለት ተኩላዎች በጣም ተርበው በጣም ተርበው በፍየሎች ላይ ተለቀው ከሚያደርሱት አደጋዎች የበለጠ አንድ ሰው ለገንዘብና ለስልጣን ያለው አደጋ በዲኑ ላይ አደጋ ይከስታል ብለዋል። ዲንን ብጭቅጭቅ የሚያደርግ ነገር ቢኖር ለስልጣን ያለ ፍቅር ነው። ለዚህ ነው ነቢ መሐመድ ዓለይሂ ሰላቱ ወሰላም ለስልጣን የሚሮጥን ምረጡኝ ምረጡኝ የሚለን ሰው አትምረጡት ነው። ለስልጣን የሚሮጥን ስልጣን አትስጡት። ስልጣን የሚፈልግ ሰው ስልጣን አይሰጠውም። ለምንድን ነው ምክንያቱ ሲባል መን ጡሊበሁ ውኪለ ኢለይህ መን ጠለበሁ ውኪለ ኢለይህ ወመን ጡሊበ ኢለይህ አዓነሁ ላህ እሱን ስልጣንን የፈለገ ሰው አላህ እስቲ ስልጣንህ ያድነህ ብሎ ወደ ስልጣኑ ያስጠጋዋል ተወጣው እንደገባህበት ለስልጣን ግን ተፈልጎ አንተ ትሻላለህ ተብሎ ተመልምሎ የመጣ ሰው አንተ ትሻላለህ ተብሎ በሰው ግፊ ወደ ስልጣን የመጣ ሰው አላህ ስብሓን ወተዓላ ያግዘዋል። ስለዚህ ለስልጣን ለትንሹም ይሁን ለትልቁ ስልጣን መሮጥ ተገቢ አይደለም። ወደ ኋላ ነው አንድ ሰው ማለት ያለበት። ስልጣንን ወደ ኋላ ነው ማለት መሸሽ ነው ያለበት እንጂ ራሱን አሳልፎ ወደ ስልጣን መውሰድ ማለት ከባድ ነገር ነው። አላህ ስብሓነሁ ወተዓላ ስልጣን የሚባለው የእሱ ነው ሲጀመር። እያንዳንዱንም ባለስልጣን ገና ከፊቱ አቁሞ ስለ እያንዳንዱ ነገር አስተዳድራለሁ ብሎ ስለተቀበለው ስለ እያንዳንዱ ነገር ጠያቂው ነው ከአላህ ፊት። ማንም አያመልጥም። ይሄ ሰው ገሎ ጨርሶ ዘርፎ ከሀገር አሳዶ ዛሬ ሊያመልጥ እኮ ይችላል። ዛሬ ሊያመልጥ ይችላል። የዛሊሞች መንደር አይደል እንዴ ዱንያ ሲጀመር? ከአላህ ፊትን አያመልጥም የትኛውም ሰው። ስለዚህም መልካም ቢሰራ ለራሱ ነው ሰውየው። መጥፎ ቢሰራ ደግሞ በራሱ ላይ መጥፎ ቢሰራ በራሱ ላይ ነው። ስለዚህ ስልጣን አይናፈቅም። እንደ ሙስሊም عند دين دين يالله سو سلطان نافاكي مهن يلبت مشاشن يلبك سلطان سر تفلقو قال هنا بستكر لذين هو نبي محمد عليه الصلاة والسلام أبو ذر مبالون صحابي أبو ذر لدين الإسلام مجمر يا كتقدو صاحبو جوستنو متو يا مكة مشيكوش ቁርአንን ለምን ቀራህ ብለው ላኢላሃ ኢለላህ ለምን አልክ ብለው ራሱን እስከሚሰጥ ድረስ የሚደበድቡት ሰው ነው አቡዘር ማለት። ይህ ከመሆኑ ጋር ኢነከ ደዒፍ አንተ ደካማ ነህ። ስለዚህ በሁለት ሰዎች መካከል ሹመት እንዳትቀበል ብለውታል። እንኳን አይደለም ሌላ የሁለት ሰው ሹመት እንዳትቀበል፣ በሁለት ሰዎች መካከል እንዳትፈርድ ራቅ። ይሄንን ብለውታል። ስለዚህ ገንዘብ ይሁን ምን ይሁን አንድ ሰው ኢላማ አድርጎ ከስልጣን ስር መሮጥ ራሱን ለአደጋ ማጋለጥ ነውና ስልጣን ይሸሻል እንጂ ወደ ስልጣን አይሸሽም። ወደ ስልጣን አይሸሽም። ወደ ስልጣን አይሮጥም። ሸርዑ ይህንን ነው ወደ ስልጣን ምናልባት ሲሄድ አንድ ሰው ከኔ ውጪ የሚያሻሽል ሰው የለም ማለትን ግምት ካደረገ ያ ከአላህ ዘንድ ዑዝር አለው፣ ሸሪዓው ያበቃለታል። ከኔ ውጪ ለዚህ ቦታ የሚሆን ሰው የለም፣ ጭራሽ ነገሮች ይበላሻሉ፣ ሰዎች ይጎዳሉ፣ እኔ የዚህ ቦታ ከሌለው ብሎ ራሱን ምናልባት ከአላህ ፊት ለምን በዚህ ነገር ውስጥ አልገባህም ተብሎ መጠየቅን ፈርቶ የገባ ሰው ሲቀር ይሄ ነብዩላህ ዩሱፍ ዓለይሂ ሰላቱ ወሰላም ያደረጉት ይህንን ነው። እነከ ለደይና መኪኑን አሚን አንተኛ ዘንዳ ቦታ ያለህ ታማኝ ሆንክ ብሎ ሲላቸው የሀገሬው መንግስት የነበረው ያውም ካፊር ነው ቃለ ጀዐልኒ ዐላ ኸዛኢን ልአርድ ያ ከሆነ በእርሻ ሚኒስትር ላይ አድርገኝ ብለውታል ይላል ቁርአኑ ስለዚህም ነው በጊዜው ለነበረው የግብፅ መንግስት የእርሻ ሚኒስትሩ ሆነው አገልግለዋል ማለት ነው ነቢዩላህ ዩሱፍ ዓለይሂ ሰላቱ ወሰላም። የመረጡት ፖለቲካዊ ቦታውን አይደለም፣ ይኸው የእርሻ ሚኒስቴር ላይ ነው የሆኑት። ለምንድን ነው እዚህ ጋር የሆኑት የካፊር መንግስት ስለሆነ የሚተሐከመው ቢገይሪ ማ አንዘለ ስለሆነ እሳቸውን እንዳይመለከታቸው በተወሰነ መልኩ ርቀትን አድርገው ለሰው የሚጠቅሙበት ቦታ ነው የሄዱት ስለዚህ አንድ ሰው ስልጣን ላይ የመግባት ሁኔታው ለሱና ለሙስሊሞች አስፈላጊ ሆኖ ከተገደደ ሙስሊሞችንና እስልምናን ሊረዳ የሚችልበት ቦታ ላይ እሱ ደግሞ ዲኑን የራሱን ዲን የማያስደፍርበት የራሱን ዲን የማያስጥልበት ቦታ ላይ በዚህ አይነት መገኘት መቻል አለበት ማለት ነው። ሁለተኛው እንግዲህ ከስልጣን ጋር የሰውን ዲን በጫጭቆ ማዲባን ጃዓን ኡርሲላ ፊ ቀደሚን ቢአፍሰላሃ የሚለው ሐዲስ ላይ እንዳነሳ ነው ሁለት ተኩላዎች በጣም የተራቡ የሆኑ በፍየሎች ላይ ተለቀው የሚያበላሹ አይደሉም። ስልጣንና ገንዘብ የሰውን ዲን እንደሚያበላሸው ብለው ያሉት ሐዲስ ላይ እንግዲህ የመጀመሪያው ስልጣን ነው፣ ሁለተኛው ገንዘብ ነውና ገንዘብ እንደዛው መጠንቀቅ ያስፈልጋል። ገንዘብ በጨመረ ቁጥር ነው ፈተናው፣ በጠፋ ቁጥር አይደለም ፈተናው። የሚብሰው በጨመረ ቁጥር ነው ፈተናው። ያጣ ሰው ስላጣሁ ነው ብሎ ሊበሳጭ ሊወራጭ ይችላል። አይደለም፣ ማጣት ከሚጎዳው የበለጠ ማግኘት ይጎዳል። ይህንም መታወቅ አለብን። ነቢ መሐመድ ዓለይሂ ሰላቱ ወሰላም እኔ በኡማዬ ላይ የምፈራው አንቱፍታሐ ዓለይኩም ዱንያ ነው ያሉት። ዱንያ በእናንተ ላይ እንዳትከፈት ነው። ፈተናፈሱሃ ከማ ተናፈሰሃ መን ካነ ቀብለኩም እናንተ በፊት የነበሩ ሰዎች እንደ ተሯሯጡላት እናንተም እንዳትሯሯጡና ፈቱህሊከኩም ከማ አህለከቱም እነሱን እንዳጠፋች እናንተንም ታጠፋለች የሚል ነው ስጋቴ ብለዋል። ዛሬ እንግዲህ ይነስም ይብዛ ሰው በትንሹ ባገኘው ነገር እየተፈተነ ነው ያለው። ትንሽ ነገር ተገኘ፣ አይናችንም ጆሮአችንም ሐራም ላይ ነው የሚጣደው። በሞባይሉም በዲሹም ዲሽ የሌለውም ደግሞ በቀጥታ የቴሌቪዥን መስኮት አገሬው የሚያስጨፈረውን አብሮ የሚጨፍረው በዛው ነው፣ በብር ነው እና የዱንያ መከፈት ነው ይሄ። ዱንያ ተከፍታለች ዛሬ የተለያዩ በሆኑ መልኩ ዱንያ ከፍት ነው ያለችው። ዛሬ አንድ ሰው ጥፋት ላጥፋ ብሎ ከተነሳ በጣም ሰህል የሆነ መንገድ ነው ያለው። ለማጥፋት በጣም ቀላል የሆነ መንገድ ብዙ የሚቸገርበት ሁኔታ የለም። ከየትኛውም ዘመን የበለጠ ለጥፋት ቀለል ያለ ዘመን ቢኖር ድጋፍም ስላለ ከአጥፊዎች በኩል ጥሩ ድጋፍም የሚደረግበት ዘመን ስለሆነ የበለጠ ትኩረት የሚጠይቅ ነው። አልሞይም ገንዘብ ያጠፋል የሰውን ልጅ ገንዘብ ይቀይራል። ይህን ጥንቃቄ ማድረግ ያስፈልጋል። ሶስተኛ ፊትና አድርገን የሻህዋ ፊትና የጠቀስ ነው የተቃራኒ ጾታ ነው። ይህ እንግዲህ ለዚህ ብለው የሚከፍሩ ሁላ እንዳሉ የምታዩት ነው። የሙስሊም ልጆች ሴት ልጆች ከወንዱ ጋር አብረው እያማገጡ የሚከፍሩበት ብዙ ነው። ወንዶቹ ከሴት ጋር አብሮ ለማማገጥ የሚከፍሩት ብዙ ናቸው። የሚከፍሩት እንደዛው እንደሆኑት ሁላ የሚፈስቁትም እንደዛው ናቸው። ስማቸው ካፊር አልተባለም እንጂ ከካፊር ያልተናነሰ ህይወት ያላቸው በየመንደሩ በየሀገሩ ጉድ ነው ማለት ነው። ስለዚህም ይህንን መጠንቀቅ አስፈላጊ ነው። ከዚሁ ጎን ለጎን ሹቡሃ ፊትና ይሆናል። ሹቡሃ የሚባለው ውዥንብር ነው። ሐቅ እየመሰለ ሰዎች ለአንድ ነገር የሚያጨበጭቡበት ነው። ይሄ ሐቅ መስሏቸው ነው ግን እነሱ። ይሄ ደግሞ ሌላ ጎን ነው። የቅድሙ ዲን የለሽ የሆኑ ሰዎችን ያጠቃል። የቅድሙ ፊትና የሻህዋው ፊትና ዲን የለሽ የሆኑ ሰዎችን ያጠቃል። ብዙ ጊዜ ለዲኑ በጣም ታማኝ የሆነ ሰው ምንም ሹብሃ ቢኖርበት እንኳ ገንዘብ እየተቀበለ ከሰው ሲያጨበረብር አታገኘውም። በጣም ይጠነቀቃል። ይጠነቀቃል። ዲን የለሽ የሆኑ ሰዎችን የሚያጠቃው ዲን ካላቸው ይልቅ ዲን ያለውም በእርግጥ ይፈተንበታል። ዲን ካላቸው በጣም በዲን ላይ ጥንካሬ ካላቸው ይልቅ ዲን ላይ ጥንካሬ የሌላቸውን ያጠቃል። የቅድሙ የጠቀስ ነው የሻህባ የዚህ የሹብሃው ፊትና ግን ዲን ላይ የጠነከሩትን ነው የሚያጠቃው። ዲን ላይ የጠነከሩትን ነው የሚያጠቃው። ዲኔን ይዤ በደንብ በቃ ዲኔል እስላምን እተገብራለሁ ብሎ ይላል። ከዛ በኋላ ባልሆኑ ሰዎች የነቢዩ ሱና ያልሆነውን ነገር ቢድዓ የሆነውን ነገር ልክ ሐቅ እንደሆነ ዲን እንደሆነ አድርገው ያስተምሩታል ወይ ይነግሩታል ወይ ዳዕዋ ያደርጉና ጆሮ ውስጥ ይገባል። ከዛ ይሄ ነገር ሐቅ ነው ብሎ ሙጥኝ ብሎ ይዞ እስከ መጨረሻው ይሄንን ነገር ባጢል ነው ማስረጃ እንኳ አለው ብሎ የሚያስረዳው ሰው ሲመጣ አልሰማም። ይህ ምንም በቃ እንደውም እናንተ እናንተ እያለ በቃ እዛው ነው የሚሄደው። ይሄ እንደዚህ ያለውን ነገር ይሄን ፊትና የውዥንብር ፊትና እንለዋለን። አሁን ሰውየው ምንድን ነው የሆነበት? የሆነ ሰው ሐቅ ብሎ ያስተማረው የሆነ የተሳሳተ ነገር አለ ወይ? ሰውየው ከግንዛቤው ነው የተሳሳተው ወይ ደግሞ እሱን ያስተማረው ሰው ራሱ ተሳስቶ ተገንዝቦ ነው ያስተማረው ወይ ደግሞ ሆም ብሎ ይሄንን ፈጠራ ፈጥሮ ችግርን አልሞ ያስተማራቸው ሰው አለ። ብቻ ዞሮ ዞሮ ያስተማረው ሰው ስህተት አስተምሮታል። ይሄ የተማረው ሰው ደግሞ ሐቅ ነው ብሎ እንደ ሐቅ ስለተቀበለው እስከ መጨረሻ ድረስ ይጋፈጣል ማለት ነው። እንደ ምሳሌ ብንወስድ ከሰላት በኋላ በአንድነት ዱዓ አሚን የሚሉ ሰዎችን እንደ ምሳሌ ብንወስዳቸው እነዚህ ሰዎች ከሰላት በኋላ በአንድ ድምፅ ያው አንዳንድ መስጂድ ላይ እንደምታዩት በአንድ ድምፅ አሚን ብሎ ማለት ሱና ነው ብለው ተረተዋል። እንግዲህ ቢድዓውን ገልብጠው ምን ብለው ተረተዋል? ሱና ነው ብለው ተረተዋል። ከዛ አንድ መካሪ መጥቶ ምናልባት ብስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወንድሞቼ አሁን ያደረጋችሁት ነገር ጥፋት ነው። ማስረጃው ደግሞ መሐመድ ዐለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር በጣም ብዙ አመት ቢያስግዱም እንዲህ ያለው እናንተ በምታደርጉት አሁን እናንተ እያደረጋችሁ ባላችሁበት ሁኔታ አድርገው አያውቁም። ይህን እንድታደርጉ ዘንዳ ግልጽ የሆነ ማስረጃ ሊኖራችሁ ይገባል ብሎ ቢል አንዱ ተነስቶ ምን አንተ የዱዓ ጠላት ድሮስ የነብዩ ስም ሲነሳ አትወዱ እናንተ የነብዩ ጠላት እንደዚህ ወንክ ብሎ እንግዲህ ይለጠፍበታል ማለት ነው። ይህንን ሰው ለነብዩ ብሎ እንግዲህ ሰውየው የተናገረውን ብሎ ነው የነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ብሎ ነው ለነብዩ ብሎ የተናገረውን ሰው የነብዩ ጠላት አድርገው እንግዲህ አሳረፉት ማለት ነው። ይኸው ነው ይሄ አደጋ የሚመጣው ከምንድን ነው ከተባለ ከሽቡሃ ነው። ሐቅ መስሎ የያዙት ነገር አለ። ይህንን ሐቅ መስሏቸው የያዙትን ነገር ሰው ሲቃወማቸው ወይም ሰው ሲያስተምራቸው መቼም የትኛውም ትምህርት እኛ ከያዝነው ተቃራኒ ሲሆን እንደ ተቃውሞ ስለምናስበው ተቃወመኝ ብለን የምናስበው አላህ ልብ የሰጠው ከስንት አንድ ሰው ነው አስተማሪኝ ይሄ ነገር ነካ ጥፋት ውስጥ ነው ያለ ነው ብሎ የሚመከርበት እንጂ የራሱን ነፍስያ የሚያዳምጥ ሰው ሰደበን ነው የሚለው ጭራሽ ነው እንደውም አስተማረን ሳይሆን ሰደበን ምን አስተረፈን ጨርሶን አይደለም ይሄንን ነው የሚለው ይሄ አደጋ አለ ይሄ የሹብሃ አደጋ ይባላል ይህን የሹብሃ አደጋ ከሽፍ ማድረግ ግድ ነው ሰዎች እንዲገባቸው ከዛ በኋላ ከተገለጠለት በኋላ ሰውየው እያወቀ ከፈለገ ከዛ ጋር ከቢድዓውም ጋር ቢያጨበጭብ ምን አገባን ከተገለጠለት በኋላ ከሽርክ ጋር ቢያጨበጭብ ምንም አያገባውም። ወማ ዐለይከ ኢለል በላግ አንተ ላይ ማድረስ እንጂ ሌላ ነገር የለም። ከተገለጠለት በኋላ ሰውየው ወደ ጥፋት ከሄደ የራሱ አማራጭ ነው። ግን ሳይገለጥለት ዝም ብሎ እዛው በሰመመን ገብቶ ሳይነቃ ከእንቅልፉ ሳይወጣ በዚህ አይነት የሽርክ የቢድዓ የማይረባ የሆነ ዘልማድ ትብታ ውስጥ ገብቶ ዝም ብሎ ሲሄድ አሳዛኝ ነው የሚሆነው። ሐቅ መስሎት የያዘው ምንድን ነው? ሐቅ ነው ብሎ ይላል። የያዘው ግን ገመድ አንስቼ ብሎ እሱ አስቧል። ገመድ አንስቼ ብሎ አስቧል። እሱ የያዘው ነካ ምንድን ነው? እባብ ነው። ምን እንደተባለውም እነዚህ ቢድዓ የሚያራምዱ ሰዎች የተለያየ የሆነ ሹብሃ የሚነዙ ሰዎች ምሳሌያቸው ከሐጢብ ለይሊ የሌሊት እንጨት ሰባሪ ቢጤ ናቸው። የሌሊት እንጨት ሰባሪ ማለት የሚያነሳውን አያውቅም። ዝም ብሎ ገመዱ እየመሰለው እባቡንም ይዞ ምኑንም ይዞ እንግዲህ ይሄዳል። ሲነጋ ነው ሐቁ ሲመጣ ነው የሚታወቀው። ይሄ ግሳንግስ የያዘው ማለት ነው። አልሙሂም ያ ስለሆነ ሹብሃቶችን መግለጥ አስፈላጊ ነው ሹብሃቶችን መግለጥ አስፈላጊ ነው ና ሙአሊፉ ረሂመሁላ መቼም ኪታቦቻቸው በፈዋኢድ የተሞሉ ናቸውና በዚህም ኪታብ ቢሆን ብዙ የሆኑ ፈዋኢዶችን አስቀምጠዋል ናቸዋለን ስ نعم رحمه الله ኪታባቸውን ሲጀምሩ ቢስሚላህ ራህማን ራሒም ብለው ጀምረዋል። ይህንን ያደረጉበት ምክንያት የአላህ ቁርአን ከሱረቱ ተውባ በስተቀር ያለው ሁሉም ምዕራፎች የተጀመሩት ቢስሚላህ ራህማን ራሒም በሚለው ነው። ሱረቱ ተውባ ለምንድን ነው ይሄ ሱረቱ ልበራአ ወይም ሱረቱ ተውባ ተብሎ የሚባለው? ሱረቱ ልፋጢሓም ይባላል። لمن بسم الله الرحمن الرحيم التجمر مسبال بزوم السوچ اللو علماء وچگا وانا ونقديه نياه فلقناو قرآن كسورة البراءة وسورة التوبة بستكر بسم الله الرحمن الرحيم بلوني جمروا لزمكني أنه كتابات جون بسم الله الرحمن الرحيم بلوني جمروتنا ليلة ونبي محمد عليه الصلاة والسلام ثنيا ونمدبدب بيسي بسم الله الرحمن الرحيم بلوني صفون سلنبرنا በዚህ የተነሳ ነው እዚህ ኪታባቸው ላይ ቢስሚላህ አራህማን ራሂም ብሎ ሊጽፉ የቻሉት ማለት ነው። ቢስሚላህ የሚለው በአላህ ስም ማለት ነው። የተፈለገበት በአላህ ስም እጽፋለሁ ነው። ለሳቸው ከሆነ ለእኛ ከሆነ አነባለሁ ነው። ቁርአኑንም ቢሆን ቢስሚላህ አራህማን ራሂም ብለን ስንል በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ብለን በምንል ጊዜ እቀራለሁ የሚል ነው በውስጡ ያለው ማለት እያንዳንዱ ነገር የምንሰራውን ነገር ቢስሚላህ ብለን ስንል ቢስሚላህ አነባለሁ፣ ቢስሚላህ እበላለሁ፣ ቢስሚላህ እንደዚህ አደርጋለሁ ማለታችን ነው። ከዛ ቀጥሎ ቢስሚላህ ራህማን ራሒም ካለ በኋላ ኢዕለም ረሒመከላህ ይላል። ኢዕለም ማለት እወቅ ማለት ነው። ነገር ግን እዚህ የተፈለገው አሁን የምነግርህን ነገር እወቅ ነው። እችን ቃል ዑለማዎቹ የሚያመጡት ከሊመቱ ዩእታ ቢሃ ዒንደ ዚክሪ ሸይእ ለዚ ለሁ አህምያ አሳሳቢነቱ የጎላ ለሆነ በጣም አሳሳቢ ነው ብለው ለአሉት ነገር ነው ኢዕለም የሚለውን ቃል የሚያመጡት ወየንበጊ አን ዩስጊ ኢለይህ አልሙተዓልም የሚማረው ሰው ጆሮ ሰጥቶ እንዲያደምጥ የተፈለገበት ነገር ላይ ነው ይህንን ቃል ይዘው የሚመጡት وهذه الكلمة يأتي بها المتكلم لقصد تفهم لما بعدها ከኋላ ያለውን ነገር በደንብ አድርገህ ተገንዘብ የሚነገረውን ነገር በጆሮህም በቀልብህም አድምጥ ለማለት ነው ኢዕለም የሚለውን የሚያመጡት أن التوحيد توحيد هو السوء إفراد الله سبحانه بالعبادة الله سبحانه وتعالى بعبادة منتلناو يلال إفراد الله سبحانه بالعبادة إيه نو التوحيد قدي توحيد ما لب مسرته صوست كفل يالله هنو كذب في بكرانا تشو كتاب وتشوس ألفوال يا ألوهي أن عبادة توحيد من بالله إهي يا ألوهي أن يا عبادة توحيد مبالو زه كتاب لا هنا تتكسل لنا إفراد الله سبحانه بالعبادة الله سبحانه وتعالى بعبادة من الدل عبادة مالت لا الله يميت تجبر ويهونو نجراتك لا الله يسجدال يصومال يصوي الطواف الدرقال الله انفرال بسن بس مكة لن ከጃሎታችንን እሱ ላይ እናደርጋለን፣ አላህን እንከጅላለን፣ እንዲሁም ጠብቀን ብለን እንላለን። ችግር ውስጥ በገባን ጊዜ አውጣን ብለን እንላለን። እነዚህ ነገሮች በአጠቃላይ ለአላህ የሚተገበሩ ነገሮች ናቸው። እነዚህን ነገራቶች ለአላህ ብቻ ማድረግ ይሄ ነው ተውሂዱል ዒባዳ የዒባዳ ተውሂድ የሚባለው በዒባዳ አላህን መነጠል ማለት ሁለተኛው ተውሂድ ተውሂድ ሩቡብያ የሚባለው ነው። አላህን ስብሓነሁ ወተዓላ በመፍጠሩ በመርዘቁ እንዲሁም የነገራቶች አስተናባሪ በመሆኑ በዚህ መነጠል ነው። እሱ አላህ ብቻ ነው ፈጣሪ፣ እሱ ብቻ ነው ረዛቂ፣ እሱ ብቻ ነው ሁሉን የሚያስተናብር ብሎ ማለት ነው። ይሄ የተውሂድ ክፍል ብዙዎች የተቀበሉት ነው። እንደዚህ ነው ሐታ ከኩፋሮች እንኳ እኛም ሀገር ቢሆን ምን ፈጣሪያችን እኮ አንድ ነው ይላል። ፈጣሪው አንድ ከሆነ አንድ አምላክ እናምልክ ብሎ ጥሪ ብታደርግለት ሊሰማህ ነው? ከዛ በኋላ ቀጥሎ አይቀበልም ይችን አይቀበልህም። አንድ አምላክ ማምለክ የሚባለው ነው እንግዲህ ሙስሊሞች የሚነጠሉበት ከሙሽኮች ከኩፋሮች የሚነጠሉበት ትልቁ የሚነጠሉበት ነገር ምንድን ነው? አንድ አምላክን ብቻ ማምለክ እሱን ብቻ መገዛት ይሄ ነው እንግዲህ ሙስሊሞች የሚነጠሉበት ነገር ማለት ነው እንጂ ፈጣሪ አንድ እንደሆነ የሚረዝቀው አንድ እንደሆነ ዓለምን የሚያስተናብር አንድ እንደሆነ ይሄ ብዙ ይስማማል ብዙ ይስማማል ይህንንም ያልተቀበሉ ክፍሎች ቢኖሩም ማለት ነው ሶስተኛው የአላህን ስሞችና ባህሪያቶች በተመለከተ አላህን ስብሓነሁ ወተዓላ በስሞቹና በባህሪያቶቹ መነጠል ነው። እሱም አላህ ራሱን በገለጸበት መግለጽ፣ አላህ ደግሞ የኔ አይደሉም ብሎ ያላቸውን ባህርያት ከአላህ ላይ ማራቅ ነው። አይ አላህ በዚህ አይገለጽም ብሎ ማለት ማለት ነው። ይህንም በትክክለኛ አስማ ሲፋትን አላህ በፈለገው መልኩ ስናጸድቅ ተውሂዱል አስማ ሲፋትን ተቀበል ይባል። ተውሂድ ማለት ሲጀመር እንዲህ ሰፋ ቢልም ነገር ግን كنزيك توحيد كفلوتشوس بتأم أساس صبي هنا ونا أم بيأوتشم دجاج ما ينسوت توحيد كفل توحيد العبادة بعبادة الله سبحانه وتعالى من التألم يبالو عبادة يبالو مشتق من التعبد كتعبد يتوسدنا وهو التذلل والخضوع متنانس موارد مالتنا በቋንቋ ደረጃ ጠሪቁን ሙዓበድ ይባላል። እግር ረግጦ ረግጦ ረግጦ ያስተካከለው የተገራ መሬት ሲሆን የተገራ መንገድ ሲሆን ጠሪቁን ሙዓበድ ይባላል። አሁን እንግዲህ ዒባዳ ሲባል እንደዚህ መተናነስ መቻል መገራት መቻል ማለት ነው። እንግዲህ عبادة ሸኹል ኢስላም ኢብን ተይሚያ ረሂመሁላህ እንደገለጹት አጠቃላይ ስያሜ ነው። አላህ ለሚወደው ነገር በአጠቃላይ ይላል። አላህ ለሚወደው ነገር በአጠቃላይ የተሰጠ ጥቅል ስያሜ ነው። አላህ የሚወደው ነገር በአጠቃላይ ምን ይባላል ነው? ዒባዳ ይባላል። ይህንን ዒባዳ የሚባልን ነገር ከአላህ ውጭ ማድረግ አይቻልም፣ ለማንም መስጠት አይቻልም። رحمه الله ረሂመሁላህ من የሚባለውን ሁለት ነገሮችን ያካተተ ነገር በማለት ይገልጹታል። ጋየተል ሑበን ማዕ ጋየት ዙል ያካተተ ነው። በጣም መውደድ በጣም ከመገራት ከመተናነስ ጋር ይሄ ነው ብለውም ገልጸዋል። ዞሮ ዞሮ ሁላቸውም ዑለማዎች የገለጹበት ብዙ ገለጻ አላቸው። በጣም የሚታወቀው ከሌሎቹ ገለጻዎች በደንብ ለእኛም በደንብ እንዲገባን ተደርጎ የተገለጸው የሼክ ልስላም ኢብን ገለጻ ይመስላል። ይሄ ዒባዳ የሚባለውን ነገር ለአላህ ብቻ ማድረግ የሩሱሎቹ ዲን ይሄ ነው። ወሁወ ዲኑ ሩሱሊ الذي أرسلهم الله به إلى عباده ይላል መስሉ ይሄ ተውሂድ የሙርሰሎቹ በአጠቃላይ ከመጀመሪያ እስከ መጨረሻ ያሉት የነሱ ዲን ነው الذي أرسلهم الله به الله بس يلاكاتشو يهنا إلى عباده ودباروچو إلى ይሄ ቁርአን ላይ ወማ አርሰልና ሚን ቀብሊከ ሚን ረሱልን ከአንተ በፊት አንድንም መልእክተኛ አላክንም إلا نوحي إليه أنه لا إله إلا أنا فاعبدون ودسو وحي بنادرግ ቢሆን እንጂ ከኔ ውጪ በእውነት የሚመለክ የሆነ አምላክ የለምና እኔም በብቸኝነት አምልኩኝ በማለት ወህይ ብናደርግ እንጂ አንድም መልእክተኛ አላለፍም ይላል እንግዲህ አላሁ ስብሓንሁ ወተዓላ አንቢያዎችን ሲልክ ሁላቸውም ይዘውት የመጡት መልእክት መመሪያ አንድ ነው እሱም አን ዕቡዱ ላህ ወጅተኒቡ ጣጉት ነው በሌላ የቁርአን አንቀጽ ላይ አላህ እንዳመጣው ወለቀድ በዓትና ፊ ኩል ኡመትን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት በሁሉም ህዝብ መልእክተኛ ልከናል አላህን በብቸኝነት አምልኩ ጣዖታትን ራቁ በማለት ይላል ሐዲስ ላይ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም الأنبياء إخوة لعلات أمهاتهم شتى ودينهم واحد እናቶቻቸው ብዙ ናቸው እንጂ አባታቸው አንድ ነው የአንቢያዎቹ ብለዋል። ምን ለማለት ነው? ዲኑሁም ዋሂድ አሉ መጨረሻ ዲናቸው አንድ ነው። ወኢን ተፈረቀት ሸራዕ ወልመናሂጅ ውስጣዊ ዲኑን የሚተገበርበት መስመር ቢለያይም እንኳ ሰላት እንደኛ አምስት ወቅት ሰላት ብቻ ላይሆን ይችላል። ብዙ ሰላት ሊሆን ይችላል። እኛም ቢሆን መጀመሪያ ላይ በእኛ ላይ የተደነገገ ሰላት ሀምሳ ሰላት ነበር። ነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም የእሳቸው ሩህ ሰማዕ ላይ ነበረችና መሐመድ ዓለይሂ ሰላቱ ወሰላም ይዘው ይህንን ሰላት ሲወርዱ አግኝተዋቸው ይሄ ሰላት እኮ እኔ ከአንተ በፊት ሰዎችን አግጄ ያለሁ ሰዎች ይከብዳቸዋል። ጀዛሁላሁ ኸይረን። ዛሬ እንግዲህ ያ ሀምሳ ሰላት ወርዶ በነበረ ከሚሰግደው ግማሹ ያህል ቢረግፍ አስቡት እንግዲህ ምን ያክል ሰው ሰላት ላይ እንደሚቆም ማለት ነው። አምስቱን ሰላት ራሱ በመከራ ነው በመከራ ነው ያለ ነው አይደል? አልሙሂም እሳቸው ሀምሳ ሰላት ይዘው ሲወርዱ እየታገሉ እንግዲህ አምስት አምስት እያስቀነሱ አምስት አስቀርተዋል። ይሄ የሆነበት ምክንያት እንኳን አይደለም የመጀመሪያዎቹ አንቢያዎች ሰላት እና የኛ ኡማ እንኳ ሰላት የመጀመሪያው ጊዜ ሊደነገግ የነበረው ሰፋ ያለ መሆኑን እንገነዘባለን። የአሰጋገድ አይነቱም እንደዚሁ መጀመሪያ ሲሰገድ የነበረው አይነት ሰላት አይደለም። የመሐመድ አለይሂ ሰላቱ ወሰላም ሰዎችን ደረጃ በደረጃ ያስተማሩት ብዙ ነገር አለ። ከዛ ውስጥ አንዱ የሰላት ጉዳይ ነው። ቂብላው ራሱ መጀመሪያ ከነበረበት ተቀይሯል። ይሄ ነው እና ምን ለማለት ነው የተፈለገው? አንቢያዎቹ የሚያስተምሩት የእምነት ትምህርት አንድ ነው። እሱም አላህን በብቸኝነት ማምለክ ነው። ከአላህ ውጭ የሚመለኩ ነገሮችን መተው ነው። ይሄ ሆኖ ሳለ ግን አላህ እንዴት እናምልክ? ሶላት ዙሪያ ላይ የረካዓ ልዩነት የአሰጋገድ ልዩነት አለ። የተለያዩ የሆኑ ጭማሪ የሆኑ ዒባዳዎች ሊኖሩ ይችላሉ፣ በእኛ የተቀነሱ ማለት ነው። አላህ ስብሓነሁ ወተዓላ አግላልና እስርን ከዚህ ላይ ስላነሳ የሚከብድ የሚከብድን ነገር አንስቷለን። ፈአወሉሁም ኑሑን ዓለይሂ ሰላም የመልእክተኞቹ የመጀመሪያቸው ኑህ ናቸው። ኑህ እንደ መልእክተኛ ከሆነ የመጀመሪያ መልእክተኛ ኑህ ናቸው። ወደ መሬት የተላኩ ወደ ምድር ሰዎች አስተምር ተብለው የተላኩ የመጀመሪያ መልእክተኛ እሳቸው ናቸው። ቁርአን ላይ እና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይና ሚን ባዕዲህ እኛ ወደ አንተ ዋሕይ አድርገናል ወደ ኑሕና ከሱ በኋላ ወዳሉት ነቢያት ዋህይ እንዳደረግ ነው ይላል። በኑሕና በ አደም መካከል አስር ክፍለ ዘመን አለ። ይሄ አስር ክፍለ ዘመን ሁሉ ያለፈው በዲነል ኢስላም ላይ ነው። ሽርክ የሚባል ነገር፣ ኩፍር የሚባል ነገር ድምፁ ሳይሰማ ምንም አይነት ስለሱ ወሬው ሳይኖር አስር ክፍለ ዘመን አልፏል። ይሄ አስር ክፍለ ዘመን የሚባለው ግን አንድ ክፍለ ዘመን መቶ ዓመት በሚለው ነው ወይስ ትውልድ በሚለው ነው በሚለው ኺላፍ አለ። ትውልድ የሚለው ነው የሚሻለው እንጂ ራሱ አስር እያንዳንዱ አንድ ክፍለ ዘመን መቶ ዓመት በሚለው ከተሄደ ራሱ ነቢዩላህ ኑህ ዓለይሂ ሰላቱ ወሰላም የስንት ክፍለ ዘመን አባት ሊሆኑ ነው? የአስር ክፍለ ዘመን አባት ናቸው እሳቸው ራሱ እንደዛ ከተባለ ስለዚህ እንደ ትውልድ ከወሰነው አስር ትውልድ ሲሆን ሶስት መቶ ዓመት ያለውም አራት መቶ ዓመት ያለውም ትውልድ ሊያልፍ ይችላልና ያንን እየደመርን ሰፋ ይላል ማለት ነው። አመታቱ ሰፋ ይላል። ስለዚህ ትውልድ ማለቱ የተሻለ ነው። ዞሮ ዞሮ አስር ትውልድ አለ። በማና በማ መሀል? በአደምና በኖህ መካከል በአደምና በኖህ መካከል አስር ትውልድ አለ። ይህ አስር ትውልድ ሽርክ የሚባል ነገር አያውቅም። ተውሂድ ብቻ ነው ያለው እዚህ መካከል ተውሂድ ብቻ ነው ያለው፣ እስልምና ብቻ ነው ያለው። አላህን በብቸኝነት አላህን በብቸኝነት ነጥሎ ማምለክ ብቻ ነው ያለው። ሌላ ምንም አይነት ነገር የለም ነበር ማለት ነው። አርሰለሁ ላሁ ኢላ ቀውሚሂ አላህ ኑሕን ላካቸው ወደ ህዝባቸው ለማ ገለው ፊ ሳሊሒን ሷሊሖቹ ላይ መልካም ሰዎች ላይ ድንበር ባለፉ ጊዜ ይላል። የኑህ ህዝቦች እንግዲህ የመጀመሪያ የሽርክ አደጋ ሰለባ የሆኑት እነሱ ናቸው። ይሄ ታሪኩ ደጋግመን አንስተነዋል። ምክንያቱ መጀመሪያ እነሱ ሷልሕ የሚባሉ ትላልቅ ሰዎች ነበሯቸው። አላህ ሱረቱ ኖህ ውስጥ እንደጠቀሰው ወድ፣ ስዋዕ፣ የጉት፣ የዑቅና ነስር የሚባሉ አምስት ትላልቅ የሚባሉ ሷሊሖች ነበሯቸው። እነዚህ አምስት ትላልቅ የሚባሉ ሳሊሖች በሞቱ ጊዜ ሸይጣን መጣና ተመስሎ ልክ እንደ መካሪ እንደ ሰው ልጅ መጥቶ ምን አላቸው? እነዚህ ሷሊሖቹ መርገፋቸው በጣም የሚያሳዝን ነው። ለኛ አርአያ የምናጣበት ሁኔታ ነው የተፈጠረው። እነዚህን ሰዎች ፎቶዎቻቸውን፣ ሐውልቶቻቸውን ቀርጸን እነሱ በሚቀመጡበት ቦታ ላይ ብናቆም ምን ይመስላችኋል? እንደኔ እነዚህን ሐውልቶች ባየን ጊዜ ፎቶዎቹን ባየን ጊዜ የበለጠ ወደ ዒባዳ እንገፋፋለን፣ እንደነሱ እንሆናለን ብለን ሁላችንም ትግል የምናደርግ ይመስለኛልና ይሄን ነገር እንዴት ታያላችሁ ብሎ ሲላቸው አረ ይሄማ ራእዩን ዐዚም ትልቅ የሆነ ራእይ ነው ይሄ ቅዱስ ሐሳብ ነው ብለው እንግዲህ ተስማምተው ተነስተው ፎቶአቸውን ቀርጸው ቅርጻቸውን በደንብ ጠርበው አስተካክለው አቆሙ ማለት ነው። እነሱ ሲሰግዱበት የነበረው ቦታ ላይ ሲቀመጡበት የነበረው ቦታ ላይ እነዚህም ፎቶዎች አድርገው ሲያዩዋቸው ሌላ ነገር የለም፣ ማምለክ አልተጀመረም። ሲያዩዋቸው ግን ያስታውሳሉ። እከል የሚባለው ውድ የሚባለው ስዋዕ የሚባለው እኮ ነው እየተባባሉ ብቻ እና በቅርጻ ቅርጾቹ ማስታወስ ጀመሩ። ከጊዜ በኋላ ይሄን ይሄንንም ትውልድ እንደዚሁ የቀጠሉት ትውልዶች ካለፉ በኋላ ነገር ከተረሳሳ በኋላ አዋቂ የሚባለውም እንደዚሁ እየጠፋ ከሄደ በኋላ ተመልሶ ይመጣል ሸይጣን ይላል። ተመልሶ ይመጣና ምን ይላቸዋል? እናንተ ሰዎች ወይ ከዚህ በፊት የነበሩ የእናንተ አባቶች እነዚህን ሐውልቶች ቀርጸው እንደዚህ ሲያስቀምጧቸው ለዋዛ መስሏችሁ ነው ወይ? እነዚህ ነገሮች እኮ ለጌጥ አይደለም ዝም ብለው እዚህ የተገደገዱት። እናንተ ዛሬ ወንጀለኛ ናችሁ። ዛሬ ከእናንተ ውስጥ ማን ነው ወንጀል የማይሰራ? ስለዚህ አላህን በእነሱ እንድትለምኑባቸው ነው የተቀመጡት። አላህን ለምኑ በእነሱ እነሱን ጥሯቸው፣ ለምኗቸው። ይረዳሉ እኮ ያግዛሉ እኮ እያሉ እንግዲህ ሸይጣን ውትወታውን ያዘ ማለት እዚህ ጊዜ እነዚህን ሷሊሖች ማምለክ ጀመሩ። እነሱ ዕልምም ያልነበራቸው ሰዎች ከአባትና ከአያቶቻቸው ዘንድ የነበረው እውቀት እየተዳከመ ሄዶ የጠፋበትም ጊዜ ስለነበር በዚሁ መጀመሪያ ሸይጣን ትንሽ አራቅ አድርጎ ባሰረው ገመድ ውስጥ ጥልቅ ብለው ገቡለት። ደህና አድርጎ ሸመቀቃቸውና ሽርክ ውስጥ ከተታቸው። እንግዲህ በጊዜው የቀረው ትንሽ ህብረተሰብ እንኳ ይህንን ሽርክ ቢያወግዝ ሊሰሙ አልቻሉም ማለት ነው። አላህ ስብሓነሁ ወተዓላ ለመጀመሪያ ጊዜ ኑሕን ዓለይሂ ሰላቱ ወሰላም መልእክተኛ አድርጎ የላከበት ሚስጥርም ይህ ነው። ከዛም መተው ትግላቸውን እንግዲህ አላህ ቁርአን ላይ ደጋግሞ የእሳቸውን ታሪክ ባነሳበት ቦታ ላይ ነግሮናል። ለዛ ነው ሳሊሖች ላይ ድንበር ባለፉ ጊዜ ካለ በኋላ ወደን ወስዋዕን ወየጉተ ወየዑቃ ወነስራ እነዚህ ወድ ስዋዕ የጉት የዑቅ ነስር የሚባሉ ሳሊሖች ላይ ድንበር ባለፉ ጊዜ እንግዲህ ይኸው ሽርክ የሚባለው ነገር ሲጀመር የተጀመረው የሳሊሖችን የእነሱን ጉዳይ ድንበር አሳልፎ በማተለቅና እነሱን በማምለክ እነሱን ከአላህ ውጪ ድረሱልኝ ብሎ በመጣራት በመሳሰለ ነገር ነው። እነዚህ ሐውልቶች ጊዜ ካለፈ በኋላ ከእንደገና እንዴት ተመልሰው ሊወጡ ይችላሉ? በሙሐመድ አለይሂ ሰላቱ ወሰላም ጊዜ እንደተገኙ ማስረጃዎች ይጠቁማል። እንግዲህ በኑህ ዘመን ትልቅ የሆነ የውሃ አላህ የተቆጣበት ውሃ መጥቶ ሁሉን ማጥለቅለቁ ይታወቃል። ከዚህ በኋላ ሸይጣን መጥቶ እየጠቆማቸው እነዚህ ሐውልቶች ሲመለኩ የነበሩ ሐውልቶች የወደቁበትን ቦታ ሁሉ እየጠቆማቸው ለቅመው እንዳወጡት ተጠቁሟል። አውጥተው ምን አድርገዋል? በአላህ ቤት ውስጥ እንግዲህ መልሰው በማስገባት እንዲመለክ አድርገዋል። በተለይ አምር ብኑ ሉሐይ አልኹዛዒ የሚባለው ሰው ነቢ መሐመድ ዓለይሂ ሰላቱ ወሰላም ጀሀነምን አላህ ሲያሳየኝ አምር ብኑ ሉሐይ አልኹዛዒ የሚባለውን ሰው እዛ ውስጥ አሳይቶኛል ብለዋል። ይሄ አምር ብኑ ሉሐይ አልኹዛዒ የሚባለው የተወሰኑ ጣዖታትን ሻም ላይ በሚሸጡ ጊዜ ከዛ ገዝቶ አምጥቶ መካ ውስጥ ጣዖት አምልኮ እንዲስፋፋ ልክ እንደ አዲስ ጥሩ ሃይማኖት ጣዖት ገዝቶ አምጥቶ ለመጀመሪያ ጊዜ ወደ መካ የቀላቀለና ይህንን ያደረገ ሰው ነበረ። رأيته يجر قصبه في النار የእሱን አንጀቱን ጀሃነም ውስጥ ሲጎትት አየሁት ያሉት ነቢ መሐመድ ዓለይሂ ሰላቱ ወሰላም ይህን አምር ብን ሉሐይ አልኹዛዒ የሚባለውን ሰው ነው። አልሙሂም እነዚህ ጣዖታት እንግዲህ ትልቅ አደጋ የፈጠሩ ናቸው በሰው ልጆች የተውሂድ ሁኔታ ላይ ተውሂድን ትተው ሽርክ ውስጥ እንዲገቡ እንዲጨማለቁ ያደረጉ ናቸውና ጣዖታትን ከአላህ ውጭ የሚመለኩ ነገሮችን መራቅ يا الله طبق أي بلو دعاء ما درك أصفل لقين أمي أنا أنا يتوحي سون إني نبي بس من نالين يتولد كتدي هل ما كبروا كيف هي متانو أنا دم ما الله النور دم كهم بحالا تبلو يمي بالقداء إدلا نبي الله إبراهيم عليه الصلاة والسلام الله مرضى تويسة يا الله خليل كم هنا تبقى وجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس يهن النو دعاء ሲያደርጉ ሲደጋግሙ የነበረው ማለት ነው። ጌታ ሆይ እነዚህ ጣዖታት አضلل كثيرا من الناس ብዙ ሰዎችን ከመንገድ አስተዋል አጥመመዋል። እናም ጌታዬ እንደው ከጠመሙት አታደርገኝ እኔንም ልጆቼንም ጣዖትን ከማምለክ ሽርክን ከመስራት ጠብቀን እያሉ ዱዓ ያደርጉ ነበርና እኛም እንግዲህ ልክ እንደ ኢብራሂም ዓለይሂ ሰላቱ ወሰላም ፍራቻ ሊኖረን ይገባል። ይሄ ፍራቻቸው የሚያሳየው ስለ ነገሩ ያላቸውን ጥብቅ ግንዛቤ ነው። ስለ ነገሩ ያለን ግንዛቤ በቀለለ ቁጥር ምንድን ነው የሚያስፈራ ነገር ብለን እንዳፈረዋለን። ነገሩ ቀላል ይመስልናል ማለት ነገሩ ግን በጣም የከበደ ትልቅ ነገር ነው። هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين